ትላለች። ኢነ ፊ ኸልቅ ሰማዋት ወልአርድ አላሁ ስብሓነ ወተዓላ ሰባቱንም ሰማያቶችን በመፍጠሩና ምድርንም እንደዚሁ ምድሮችንም በመፍጠሩ አንድ ሰማያትን ሲል ሰማይ አቀፋቸውንም ውስጡ ላይ የያዛቸውን ነገሮች ሁሉ ያካታል። ከዋክብት አለ ጨረቃ አለ፣ ፀሐይ አለ፣ ሌላም ሌላ እነዚህና ምድሮቹም ጭምር ወእክትላፍ ሌይሊ ወነሃር የቀንና የማታ መፈራረቅ ወልፉልክ ለቲ ተጅሪ ፊል ባህር ቢማ የንፈኡ ናስ ግዙፍ የሆኑ መርከቦች ሰው ሰራሽ የሆኑ ግዙፍ የሆኑ መርከቦች ባህር ላይ እየተንሳፈፉ መንቀሳቀሳቸው ሰው ሰራሽ ቢሆንም ሞተር ያለው ቢሆንም ተንሳፎ ግን የሚሄዱ ባህር ላይ ነው፣ ውሃ ላይ ነው። የባህር ማዕበል አንድ ጊዜ በሚነሳ ጊዜ ይህን አላባን ከተማ ልበላችሁ ወይስ አንድ አገር አንድ ከተማ ልበላችሁ የሚያክል ነገር ነው። አንዴ ማዕበል ሽርክት ብሎ ተነስቶ ወደ ላይ ይነሳና ንፋስ አንስቶት ተመልሶ ይወርዳል። ይሄ መርከቡ ላይ ቢወድቅበት ሱብሃንአላህ የት ይገባል? የት ይደርሳል? የፈለገ ቴክኖሎጂ ይኑር ማምለጥ አይቻልም። አላህ አግርቶት እንጂ እነዚህ በሰላም በዚህ መልኩ መጓዛቸው ቢማ የንፈኡ ናስ ሰዎች ለንግድ ለጉዳያቸው ለሀጃቸው እየተመላለሱበት ወማ አንዘለ ላሁ ሚነ ሰማ ሚማኢን ከሰማይ የሚያወርደው ውሃ ውሃው እንዳለ ዝናቡ እንደመጣ እንዳይወርድ ዳመና እንዲሸከሙ አድርጎ ጀሊሉ ባስፈለገ ሰዓት ባስፈለገ ቦታ መጥኖና ተመጥኖ ብቻ እንዲለቀቅ አንዳንድ ዶዙ ሲበዛ ምንድን ነው የሚባለው? ምንድን ነው የሚያሳየው? እንዴት ነው ያደርገው? ይሄ ግልጽና ግልጽ ነው። ይሄ ብቻም ሳይሆን ፈአህያ ብሂል አርደ ባዕደ ሞቲያ መሬት ክው ብላ ደርቃ ላይዋ ላይ ያሉ እጽዋቶችም ሁሉ ደርቀው ወደ መብነን ከደረሱ በኋላ ዳመና የተሸከመው ዝናብ ወደ ምድር በሚወርድበት ጊዜ ምድሯም ህይወት ትዘራለች፣ እጽዋቶችም ህይወት ይዘራሉ፣ የሚጠጡ እንስሳቶችም ሌላውም ሌላው ወበሰ ፊሃ ሚን ኩሊ ዳባ አሰራጭቶ ደግሞ የለቀቃቸው ህይወት ያላቸው ነገሮች ደግሞ መዓትና መዓት በመልክ የሚለያዩ በቅርጽ የሚለያዩ በአረማመድ የሚለያዩ በባህር የሚለያዩ አንበሳና ነብርን አንድ አታረግም። አንበሳና ነብር ግዙፍ በጣም አስፈሪ አውሬዎች ናቸው ብትል፣ ወረድ ብሎ ደግሞ የመጨረሻዋ የመጨረሻዋ ምስጣለች የምትንቀሳቀስ በእነዚህ መሃል ስንት አይነት ኸልቅ አለ በደረቱ የሚሳብ አለ ይሄን ሁሉ አፍስሶታል ረበል ዛ وتصريف الرياح والسحاب المسخر بين السماء والأرض نفاسون ما استناقدوا كدبوب ودسمين ሲፈልግ ሲፈልግ ከምስራቅ ወደ ምዕራብ ማይታይ ነገር፣ ማይዳሰስ ነገር፣ ማይጨበጥ ነገር ለሰው ልጅ ጠቃሚ አድርጎ ምን ተነፍሰው ኦክስጅን ልናስገባ የተቃጠለውን ልናስወጣ ለሆነች ደቂቃ ጸጥ ቢል ኖሮ ከላስ በዚች ዱንያ ላይ ያለ ነገር ሁሉ ያበቃለታል። ከሰው ልጅ አንስቶ ወበሰ ፊሃ ሚን ኩሊ ዳባ ያልናቸው እንስሳዎች ሁሉ ሳይቀሩ ሙልጭ ነው ብሎ የሚያልቁት። በሬሳቸው ግማትና ሽታ ዱንያ ትጥለቀለቅ ነበር። የንፋስ መኖር ጠቀሜታ እሱም ከመጠን ሲያልፍና ከገደቡ ሲያልፍ ስንት አይነት ነገሮችን የሚገነድሰው ስንት አይነት ነገሮችን ብጥስጥሱን የሚያወጣው እሱን መለክቶ መጥኖ እየሰጠን والسحاب المسخر بين السماء والأرض ዳመናን ደግሞ በምድርና በሰማይ መሃል ቅድም ያለውን ግዙፍ የሆነውን ውሃ ተሸክሞ እንዲቀሳቀስ እንደ ጣራ አድርጎት አላሁ ስብሓነ ወተዓላ ይህን ሁሉ ያደረገው የዚህ ሁሉ ጀሊሉ ኻሊቁ አላሁ ስብሓነ ወተዓላ ለአያት ሊቀውም ያቂሉን ጀዋቡና መልሱ እዚህ ጋር አለው። አቅል ላላቸው ሰዎች አጃኢብ የሆነ ተአምር ነው ይላል አላህ ሱብሓነሁ ወተዓላ። ለሚያውቁ ሰዎች በጣም ትልቅ ተአምር ነው። እነዚህ ተአምሮች አሁን የተቆጠሩት እያንዳንዶቹ ሲቆጠሩ ስምንት ናቸው። አላሁ ስብሓነሁ ወተዓላ በሚያስፈልገው መጠን ለሰው ልጅ ያስፈልጋሉ እያለ ሚዛናቸውን ጠብቆ አገልግሎት እንዲሰጡ ባያደርግ ኖሮ እያንዳንዳቸው አደጋ አምጪ ናቸው። የአንዳቸው አደጋ ከአንዳቸው የሚተናነስ አይደለም። የአንዳቸው ከአንድ ስምንቱም ዱንያ እንዳልነበረች ትሆናለች። ጌታ አላሁ ስብሓነ ወተዓላ ብቻው ሆኖ ለዚህ ሁሉ ለስንቱ ይበቃል ብሎ ለማለት እነዚህን በሚዛናቸው እንዲንቀሳቀሱና አገልግሎት እንዲሰጡ ያደረገላችሁ ይህን ሊያቅ የሚችል አቅል ያለው ሰው ብቻ ነው። ያንን ጥያቄ ያነሳችሁት አላህ ለዚህ ሁሉ እንዴት ሊሆን ይችላል? ሊበቃ ይችላል ያላችሁም አቅል የላችሁም ነው ተገላብጦ ሰው ከላም ይባላል። ይሄ በእጃዙ ተገላቢጦሹ መንገር ማለት ነው። ይህ ሁሉ አቅል ላለው ሰው ነው ብሎ ድምዳሜው ላይ ሲደርስ ይሄ የቁርአን አያት ቅድም ያለውን በሰበበ ኑዙል የወረደውን ጥያቄ ጠያቂዎች አቅል የላቸውም ነው መፍሁመል ከላሙ። ወሚን ናስ አለ አላሁ ስብሓነሁ ወተዓላ መን የተኪዙ ሚን ዱኒላሂ አንዳዳ ሲነገራቸው ሲመከራቸው ቁርአን ማንም ሰው መግለጽ ከሚችለውና ማብራራት ማስተማር ከሚችለው በላይ እያስተማረ እየነገረ እየመከረ አልገባ ያላቸውና የደነዙ ሰዎች አሉ። ከሰዎች ውስጥ ከአላህ ጋር የሚያመልኩትን ነገር አቻ አድርገው ከአላህ ጋር ተመጣጣኝ አድርጎ የሚያመልኩና የሚይዙ ሰዎች አሉ አለ አላህ ሱብሓነሁ ወተዓላ ዩሂቡናሁም ከሁብላህ የሚያመልኩትን ነገር ያፈቅራሉ፣ ይወዳሉ በጣም አለ አላህ ሱብሓነሁ ወተዓላ። ሙእሚኖች አላህን ብቻ የሚያመልኩት አላህን የሚወዱትን ያህል ልክ እንደሱ አልካፉ ሊተሽቢህ ይላሉ የናሁ ሰዎች። ግን ነገሩ እውነታው ይሄ አይደለም አለ አላህ ወለዚነ አመኑ ትክክለኛ ኦሪጂናል እምነት ያላቸውማ አሸዱ ሁበን ሊላህ አላህ ላይ ያላቸው ፍቅር ከነሱ ጋር የሚነጻጸር አይደለም። የበረታ የጠነከረ የከበደ ነው ይላል አላህ سبحانه وتعالى። ወለው የረ الذين ظلموا إذ يرون العذاب እነዛ ዛሊሞች ማዕሲያ በመስራት ወንጀል በመስራት ዱንያ ላይ ፍላጎታችንን እናሟላለን ብለው ግራና ቀኝ እንደፈለጉ የሚወናጨፉና የሚዋኙ የነበሩ ይደረውናል አዛብ አዛብን በአይን እይታቸው በአይን ብሌናቸው ነገ ቅያማ ለታ በሚያዩ ሰዓት أن القوة لله جميعا እንግዲህ የዚህ አቅም ባለቤት አንድ አላህ ብቻ መሆኑን ደርሰው በሚያዩና በሚያረጋግጡ ጊዜ ወአነ ሸዲዱል አዛብ እንደዚህ አይነት ወንጀለኞችንና ዱንያ ላይ እንደዚህ አይነት አፈንጋጮችን በሚቀጣ ጊዜ የከበደና የበረታ ቅጣት ቀጪ መሆኑን ሲያዩ ያን ያረጋግጡታል ማለት ነው። ያ ቀን ምን አይነት ቀን ነው? አዛብን እነዚህ ሙጅሪሞች ከሐቅና ከዲን እስላም ከቁርአን ያፈነገጡ ነፍስያቸውን ተከትሎ ዱንያ ላይ እንደፈለጉ ሲሆኑ የነበሩ አዛብን በአይን ብሌናቸው ባዩ ሰዓት እንደነሱ አይነትን አላሁ ስብሓነ ወተዓላ ሲቀጣ እንዴት በበረታ ቅጣት እንደሚቀጣ ካዩ በኋላ ያኔ ያረጋግጡታል የሚባል ዕለት ምን ዕለት ነው? إذ تبرأ الذين اتبعوا من الذين اتبعوا على الله سبحانه وتعالى يا إلت مالت أطفئوا تشاتشوا አስከታዮቻቸው ለወንጀልና ለማዕስያ ሐቅን እንዳይዙ ይዘዋቸው ያንሸራትቷቸው የነበሩ አስከታዮቻቸው እኛ የለንበትም በዚህ ጉዳይ ከራሳችንና ከነፍስያችን ስቃይ ራሳችን ለማዳን ዛሬ የማንችል ቀን ነው ብለው የሚክዱና የሚርቁባቸው ቀን አለ። የተከተሏቸውን ሰዎች አስከታዮቹ እዚህ አጥፊዎቻቸው የነበሩት ወረአውል አዛብ በአይን ብሌናቸው በትክክል አዛብን ካዩ በኋላ ወተቀጣት ቢሁሙል አስባብ እዚህ የነበረ ፍቅራቸው እዚህ የነበረው ግንኙነታቸው ሲበጠስና ሲቋረጥ ያኔ ያዩታል። ወቃለ ለዚነ ተበኡ መጥፎችንና ለመጥፎና ለወንጀል አስከታይ የሆኑትና አስተማሪ የሆኑትም ይከተሉ የነበሩ ሰዎች እዛ ስክዷቸውና እዛ ራሳቸው ነፃ ሲያደርጉ ባዩ ጊዜ እነሱም ተራቸውን ይላሉ፣ ይመኛሉ። ወቃለ ለዚነ ተበው ለው አነ ለና ከራ እኛም ወደ ዱንያ ወደ ዱንያ ህይወት የመመለስ እድሉ የሚኖረንማ በሆነ ኖሮ ይላሉ። ሞተን ወደዚህ ወደ ዳረል አኽራ ዛሬ መጣ ነው ቀርቶ ዳግመኛ ወደ ዱንያ የመመለስ እድል ሚኖረንማ በሆነ ኖሮ ይላሉ። ፈነተበረኡ ምንሁም ከማ ተበረኡ ሚና እኛም ተከታዮቻችሁ አይደለንም ብለን እንሸሽ እንክድባቸው ነበረ። ያነ አይተን የለ ተከትለናችሁ አኽራ ላይ መች ጠቀማችሁን ክዳችሁን የለ ብለን እኛም እንክድ ነበረ። ወደ ኋላ የመመለስ እድሉ በኖረ ኖሮ ከዛሊከ ዩሪሂሙ ላሁ አዕማለሁም ሐሰራትን አለይህም አለ አላሁ ስብሐነ ወተዓላ። ያም ሆነ ይህ የመመለሱ እድል የለም። የሰው ልጅ ሞተ ወደ ዳር አልአኺራ ሄደ፣ ሁለተኛ ወደዚህ መምጣት አብቅቷል፣ አክትሟል። ጉዳዩ ምንድን ነው? አላህን ይህን የሚያደርገውና የሚያሳያቸው ቁጭቱን ነው። አህ በሆነ ኖሮ ቢቻል ኖሮ የሰሩትን ጥፋትና ወንጀል ማዕስያ ሐቅ ሲነገራቸው ሲመከሩ ቁርአን ሐቅ መሆኑን እያወቁ ያፈነገጡ ሰዎች እዛ ደርሰው ካዩ በኋላ ትተው የመጡት ምን አይነት ወንጀልና ምንም እዚህ እንዳልጠቀማቸው እንዲቆጩ ብቻ ነው። ሌላ ትርጉም የለው ወማሁም ቢኻሪጅነ ሚነናር አንዴ ገብቶማ ሊወጡ ከጀሃነም እንዴት ሊሆን ይችላል? አለ አላህ ሱብሓነሁ ወተዓላ። በወንጀላቸው በጥፋታቸው ገቡ። ስለዚህ ከዛማ ሊወጡ ሊተርፉ አይችሉም አለ አላህ ሱብሓነሁ ወተዓላ። እዚህ ጋር አንድ አጋጣሚ ትዝ የሚለኝ ነገር አላህ ብዙ የሆኑ ኒዕማዎች፣ ጸጋዎች እንዳሉት አሁን ባልነው በስምንቱም አይነት በአይነት ዘርዝሮ ለአላህ ስብሓነ ወተዓላ ለሰው ልጆች አገልግሎት ፋይዳ የሚሰጡት ከኔ የተለገሰላችሁ ነው ሲል አብራርቷል። አሁን ያለፉት የቁርአን አያቶች ላይ እዚህ ጋር ትንሽ እና አሁን ለሞከራችሁ ልጆች ትዝ የሚለኝ ነገር ንፋስ ወተስሪፍ ሪያህ አለ ለፍሰል ጀም ነው ወይንም ለብዙ እንደማለት ነው። ብዙ አላህ ንፋስን ለሰው ልጆች አገልግሎት እንዲሰጥ በዚህ ምድር ላይ ለቆት ቅድም ባልነው አይነት ሪያህ የሚለው ለፍዘል ጀም ነው፣ ብዙ ቃል ማለት ነው። ሙፍረዱ ግን ነጠላ ስሙ ማለት ነው። ሙፍረድ ማለት ሪህ ይባላል። ሪያ ሪህ ይባላል። ግን ሁለቱ ጋም የተለያየ ትርጉም ነው ያለው። ቁርአን ውስጥ ንፋስ በለፍ ዘልጀም ሲመጣ ለራህመት ነው፣ ለቢሻራ ነው፣ ለጥሩ ነገር ነው። በለፍ ዘልጀም ብቻ ሲመጣ ሂድ ቁርአን ቆፍር ከፈለክ ከሄድክበት ግባ ውጣ። ከዚህ ውጭ አታገኝም። ምን ይላል? ወሚን አያቲሂ አን ዩርሲላ ሪያህ ከተአምራቶቹ አንዱ ነው። ዝናብን እንዲያወርዱ ለእገዛ ሪያህ አለ አላህ ሱብሓነሁ ወተዓላ። በለፍዘል ጀም መጣ ሙበሽራት ይላል። ይሄ በለፍዘል ጀም ለራህመት ለዝናብ ለጥሩ ጥሩ ነገሮች ለአበሳሪ ነገሮች ሌላ ደግሞ ምንድን ነው አንድ ሱራ አንድ አያ وهو الذي يرسل الرياح بشرا بين يدي رحمته وهو الذي يرسل الرياح على بل نفس ጥሩ ነገሮች በብዙ ስም አጠራሩ በብዙ ይህን ያህል ለምሳሌ ለፍዘል ጀም ካልኳችሁ በሙፍረድ በነጠላ ስም አዛብ ይመጣል፣ የአላህ ቁጣ ይመጣል፣ ብሪህን ሰርሰሪን አትያትን ሰከራ አለህም ይላል። ብሪህን ሪህ ማለት ሙፍረድ ነው፣ ጀም አይደለም። የኑህ ሰዎች ነፋስ ላክ ብጥስጥሱን የሚያወጣ አለ ሪህ አለ አትየትን ሰከርሃ አለይም አለ ተከታታይ ሰባት ቀን ስምንት ቀን ምናምን ለፍዙ ሙፍረድ ነው ጀም አይደለም አሪህ አላቂም ይላል ማን የምታደርግ ንፋስ ማለት ነው ለፍዙ ግን ሙፍረድ ነው ሪህ ስለዚህ አጋጣሚ እንትን ነው እነዚህን ትዝ እንዲላችሁና እንድትይዙ ፈልጌ ነው እና በመቀጠል ያ እዩሃናስ ይላል አላህ ስብሐነ ወተዓላ። ይሄ ኺጣብ ጥሪ ሊጀሚዕ አልበሸር ነው፣ ምድር ለላለ ከልቅ ሁሉ ያ እዩሃናስ ማለት እናንተ ሰዎች ማለት ነው። ኩሉ ሚማ ፊል አርዲ ሐላላን ጠይባ አለ። ምድር ላይ ካለ ነገር ብሉ፣ ጠጡ። እኔ ሐላል ያረኩላችሁን ነገር ብቻ ለአካል ለአካላችሁም የማይጎዳ አቅላችሁንም የማይጎዳ ሐላል ነው ብዬ የፈቀድኩትን ነገሮች ሁሉ ብሉ። ወላ ተተቢዑ ኹጥዋት ሸይጣን በነገራችን ላይ የሚያስጠነቅቃችሁ ጉዳይ አለ አላህ ሱብሓነሁ ወተዓላ የሸይጣንን ኮቴ እንዳትከተሉ አለ። ይሄም ሐላል እኮ ነው። ይሄም እኮ ያዝናንሃል። ይህም እኮ ለዚህ ለዚህ ነገር ይጠቅመሃል። ማን ነው ሐራም ብሎ ያለህ ይልሃል። አንሸራቶህ ይዞ ይጠፋል። ምክንያቱም ኢነሁ ለኩም አድውን ሙቢን ሸይጣን ለናንተ ለሰው ልጆች ጠላትነቱ በጣም ግልጽ የሆነ ነውና ተጠንቀቁት ይላል አላህ ሱብሓነሁ ወተዓላ። ይህን ሸይጣን እንድትጠነቀቁት ሲያዛችሁ አንድ ባህሪ አለው ሸይጣን። ምክንያቱም መቼም ቢሆን መቼም ኢነማ ያእሙሩኩም ቢሱኢ ወልፋህሻኢ ሁሌም በአጸያፊ ነገር ነው ሰዎች የሚደልለው። ጥሩ አስመስሎ ቆንጆና ጠቃሚ አድርጎ ቫይታሚን ያለው ነው በለው። የሸይጣን ቃል የሚገለጸው በማስታወቂያም ነው በላንተ በዘመኑ ቋንቋ፣ በቴክኖሎጂ የሚገለጻል በለው። የሚገለጸው በፈለገ ቋንቋ ይሁን፣ ከኋላ ግን ሞተሩ ሸይጣን ነው። ሰዎች በብዙ መልኩ ሊገልጹት ይችላሉ። የሐራም ነገር ማስታወቂያዎችን አየህ አይደል? ሱብሃንአላህ ቲቪ ላይ ቴሌቪዥን ላይ እየው እንዴት ነው ያሰክርሃል። ኢነማ ያእምሩኩም ሸይጣን የሚያዛችሁ ቢሱኢ ወልፋሻ በአስጸያፊ ነገር በፋሻት። ይሄ ብቻም አይደለም ወአን ተቁሉ አለላሂ ማላ ታለሙ አላህ ላይም የማታውቁትን ነገር ዱብዳ እንድትናገሩ ያደርጋቸዋል። ኋላ ቀር እምነቶችና አንዳንድ የእምነት መሪዎች የሚገልጹት ነገር አለ። የቫይታሚን ፓርቱን ሳያዩ ይሄን ነገሩን ጥቅሙን ሳያዩ ይሄን ይሄን ነገሩን ሳያዩ በብዙ በተፈለገ መልኩ ይገለጽ ከፈለገ ውጊያ ነው። አላሁ ስብሐነሁ ወተዓላ ሐላልና ሐላልን ብቻ ብላ፣ ሐላልና ሐላልን ብቻ ጠጣ ካለው ከአላሁ ስብሐነሁ ወተዓላ ጋር ጦርነት ይሄንን ስለሚያደርጋችሁ መልካም ነገር ከሸይጣን አታገኙም፣ ተጠንቀቁ ይላል።